ክፍል አስር የፊቅህ ትምህርት بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬ ኢንሻ አላሁ ተዓላ ከመጀመሪያው ምዕራፍ ስምንተኛውን ርዕስ ነው የምናየው ስምንት አልባቡ ሳሚኑ ፊ ተየሙሚ ስምንተኛው ርዕስ ስለ ተየሙም የምናይበት የምንማርበት ርዕስ ነው ወፊህ መሳኢሉ ተየሙም እዚህ ባብ ውስጥ ብዙ ነጥቦች ይነሳሉ መጀመሪያ ተየሙም ማለት ምን ማለት ነው ተየሙም ብሎ ማለት የቋንቋ ፍቹ አልቀስዱ ማሰብ ማለት ነው ወሸርዓን ሸሪዓዊ ፍቹ ደግሞ ሁወ መስሑ ልወጅህ ወልየደይኒ ቢሰዒድ ጠይቢ ንጹህ በሆነ የምድር ገጽ ከምድር ገጽ ላይ በእጅ አፈርን አንስቶ ፊትና እጅን ማበስ ማለት ነው። አንስቶ ማለት መሬትን ምድርን በመዳፍ መጥቶ በሁለቱ መዳፎች መጀመሪያ ፊትን ከዚያ ደግሞ መዳፍን ማበስ አላ ወጅህ መክሱሲን ተዓቡደን ሊላህ እንግዲህ በተለየ በዚህ መልኩ ንያን ነይቶ አላህን ማምለክን በማሰብ የሚፈጸም ተግባር ነው ተየሙም የሚባለው ማለት ነው المسألة الأولى حكم التيمم ودليل مشروعيته የመጀመሪያው ነጥብ ተየሙም ሕክሙ ምን እንደሆነና ለዚህም ያለውን መረጃ የምንማርበት የምናይበት ነው የሚሆነው التيمم مشروع وهو رخصة من الله لعباده تيمم كالله سبحانه وتعالى ለዚህ ኡማ ለዚህ ለነቢዩ ህዝብ የተሰጠ ሩክሳ ማግራሪያ ነው وهو من محاسن هذه الشريعة ومن خصائص هذه الأمة كزيه شريعة بقو ملكام نقروتشنا يهم أمة የነቢዩ ኡመት عليه الصلاة والسلام የተለየበት መለያውም ጭምር ነው ሊቀውሊህ ተዓላ እንግዲህ አላ ስብሓንሁ ወተዓላ መረጃውን በተመለከተ ተየሙም የተፈቀደ መሆኑን የሚያሳይ የቁርአን አያ የሚከተለው ውስጥ አለ ባለፉት ትምህርቶቻችን አንስተነዋል يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين يلنا وإن كنتم جنوبا ከሚስቶቻችሁ በመገናኘት ወይንም ደግሞ በሌላም ምክንያት ጀናባ ከሆናችሁ ፈጠሀሩ ተጥራሩ ይልና ወኢን ኩንቱም መርዳ በሽተኞች ከሆናችሁ አው ዓላ ሰፈሪን ወይንም በመንገድ ላይ በጉዞ ላይ ከሆናችሁ አው ጃአ አሐዱ ሚንኩም ሚነል ጋኢጢ ወይንም ከእናንተ አንዳችሁ ከአይነ ምድር ከመጣ ከተጸዳዳ በኋላ ማለት ነው። አው ላመስቱሙ ኒሳአ ወይንም ሴቶችን ከነካካችሁና ፈለም ተጅዱ ማአን ውሃን ካላገኛችሁ ፈተየመሙ ሰዒደን ጠይባ ንጹህ የሆነን የመሬት ገጽ አስቡ ይላል። ይሄ ነው እንግዲህ መረጃው። ከዚያም ፈምሰሑ ቢውጁሂኩም ወአይዲኩም ሚንሁ ከሱ ከመሬቱ ከምድሩ ፊቶቻችሁንና እጆቻችሁን አብሱ የሚለው መረጃ ነው ማለት ነው ولقوله صلى الله عليه وسلم الصعيد الطيب كافيك መልካም ንጹህ ጥሩ የምድር ገጽ በቂህ ነው ብለዋል ወኢን ለም ተጅድ ልማአ ዓሽረ ሒጀጅን ለአስር አመት እንኳን ውሃን የማታገኝ ከሆነ ተየሙም እያደረግክ መቆየት ትችላለህ ማለት ነው። ሆኖም ፈይዳ ወጀተ ልማአ ፈአሚሰሁ በሸረተከ ውሃን ካገኘህ ግን ሰውነትህን አስነካ ታጠብ ማለት ነው። ወሊቀውሊህ ሰለላሁ ዐለይሂ ወሰለም ጁዒለት ሊየ ልአርዱ መስጂደን ወጠሁራ ምድር ለእኔ መስገጃ ቦታና ንጹህ ተደርጋልኛለች ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ይህ ሁሉ እንግዲህ ተየሙም አፈርን በውሃ ቦታ መጠቀም የሚቻል አላህ ስብሓነ ወተዓላ ያገራው የፈቀደው መሆኑን የሚያመለክቱ መረጃዎች ናቸው። ወቀድ አጅመዐ አህሉል ዒልሚ ዐላ መሽሩዕየት ተየሙሚ ኢዛ ተዋፈረት ሸራኢጡሁ መስፈርቶች ተየሙም ለማድረግ የሚያስፈልጉ መስፈርቶች ከተሟሉ ተየሙም ማድረግ ተገቢ የሚቻል መሆኑን የዕልም ባለቤቶች ተስማምተውበታል። ወአነሁ ቃኢሙን መቃመ ጠሃረት ቢልማኢ እንግዲህ በተየሙም በአፈር ተየሙም ማድረግ በውሃ መታጠብ ግዴታ የሆነበት ሰው በመታጠብ ፋንታ ውዱ የሌለው ሰው ውዱ በማድረግ ፋንታ ያገለግለዋል ብለዋል። ፈዩባሁ ብሂ ማ ዩባሁ ቢተጠሁሪ ቢልማኢ ምን አሰላቲ ወጠዋፊ ወቂራአት ልቁርአኒ ወገይሪ ዛሊካ እንግዲህ በውሃ ታጥቦ ወይንም ውዱ አድርጎ መፈጸም የሚፈቀዱ ነገሮች ሁሉ ሶላትን ይመስል ጠዋፍን ይመስል ቁርአንን መቅራትን ይመስል በተየሙም ይፈቀዳል ማለት ነው ወቢዛሊከ ተበተት መሽሩዕየቱ ተየሙም ቢልኪታቢ ወሱነቲ ወልእጅማዕ እንግዲህ በዚህም ተየሙም የተፈቀደ መሆኑን በቁርአን በሐዲስና በኢጅማዕ በዑለማዎች ስምምነት ተረጋግጧል ማለት ነው አልመስአለቱ ሳኒያ ሁለተኛው ነጥብ ሹሩጡ ተየሙሚ ወልአስባቡ ልሙቢሐቱ ለሁ ተየሙም ለማድረግ ያሉ ቅድመ መስፈርቶችና ተየሙም ለማድረግ ብቁ የሚያደርጉ ምክንያቶች ዩባሁ ተየሙሙ ተየሙም ማድረግ እኮ ይፈቀዳል ዒንደ ልዓጅዚ አን እስትዕማል ልማኢ ውሃን መጠቀም በአቃተ ጊዜ ውሃን መጠቀም የሚያቅተው በምን ምክንያት ነው? ኢማ ሊፈቅድህ ውሃን በማጣት አው ሊኸውፍ ደረሪ ሚን ኢስቲዕማሊህ ወይንም ውሃውን በመጠቀም የሚያስከትለው ችግር ካለ ሊመረድን ፊልጅስሚ ሰውነቱ ላይ በሽታ ኖሮን ይመስል አው ሽደቲ በርዲን ወይንም ደግሞ የከፋ ብርድ ኖሮ ያ ውሃን ቢጠቀም ለአደጋ የሚዳርገው ሆኖን ይመስል እነኚህ ነገሮች ካሉ ውሃን መጠቀም ይህም በማይችልበት ሁኔታ በአንድም ይሁን በሌላ ተየሙም ማድረግ ይፈቀድለታል ማለት ነው። لحديث عمران بن حسين رضي الله عنه كعمران بن حسين باورا حديث عليك بالصعيد الطيب فإنه يكفيك እንግዲህ ጥሩ የሆነን ንጹህ የሆነን መሬት የምድር ገጽ ተጠቀም እሱም በቂህ ነው ብለዋል የሚለው አንዱ መረጃ ነው። ወሰየእቲ መዚዱ በስጥ ሊዛሊከ ባዕደ ቀሊል ከጥቂት ጊዜ በኋላ መረጃዎችን ከዚህ ሰፋ ባለመልኩ ኢንሻ ተዓላ እናቀርባለን። ወየሲሑ ተየሙሙ ቢሹሩጥ ልአትያ መስፈርት እንግዲህ ሰበቡ ምክንያቱ ይሄ ከሆነ መስፈርቶቹስ ምን ምንድን ናቸው? መስፈርቶቹ ከዚህ ቀጥለን የምናነሳቸው መስፈርቶች ይሆናሉ። አንደኛ አንየቱ ተየሙም ሲያደርግ ሊያስብ ነው፣ ሊነይት ነው وهي نية استباحة الصلاة እንግዲህ በዚህ በሚያደርገው ተየሙም استباحة الطهارة ወይንም استباحة الصلاة ሶላትን መስገድ የተፈቀደበትን ነገር ተየሙምን ላደርግ ብሎ ሊያስብ ማለት ነው። ንያ የማንኛውም ዒባዳ ላይ ሸርጡን ፊ ጀሚዕ ልዒባዳቲ በሁሎቹም ዒባዳዎች ላይ መስፈርት ነው። ንያ ንያ ከሌለ ዒባዳ ሊሆን አይችልም። ወተየሙሙ ዒባደቱን ተየሙም ደግሞ ጦሃራ እስከሆነ ድረስ አንዱ የዒባዳ አካል ነው፣ አንዱ ዒባዳ ነው። ስለዚህ ንያ የመጀመሪያው ሸርጥ ነው። ሁለተኛ አልኢስላሙ ሙስሊም መሆን ነው። ፈላ የሲሑ ምን አልካፊሪ ሊአነሁ ዒባደቱን ይሄ ተየሙም ዒባዳ ስለሆነ ካፊር ተየሙም ሊያደርግ አይችልም። ስለዚህ ሙስሊም መሆን ሁለተኛው ሸርጥ ነው። ሶስተኛው መስፈርት አልዓቅሉ የአእምሮ ጤንነት ነው። فلا يصح من غير العاقل كالمجنون والمغمى عليه የአእምሮ የታወከ ሰው የአእምሮ ጤነኛ ያልሆነ ሰው እብድም ይሁን ወይንም ደግሞ ራሱን የሳተ በሌላ መንገድ ተየሙም ሊያደርግ አይችልም። ሸርጡ አልተሟላም ማለት ነው እና ሶስተኛው አቅል ነው። አራተኛው አተምይዙ መለየት ነው። ፈላ የሲሑ ሚን ገይሪ ልሙመይዚ እንግዲህ ካለየ ህፃን ትንሽ ልጅ ህፃን ልጅ ያለየ ህፃን ተየሙም ሊያደርግ አይችልም። ተሚዝ የሚባለው ሲነት ተሚዝ ሰባት ዓመት ነው። ሆ መንካነ ዱነ ሳቢዓቲ ሰባት ዓመት ያልሞላው ልጅ ሙመይዝ አይደለም፣ አለየም ማለት ነው። ተየሙም ማድረግ አይፈቀድለትም ማለት ነው። አምስተኛው ተዓዙሩ እስትዕማል ልማኢ ውሃን መጠቀም የማይችል መሆን እንግዲህ ኢማ ሊዓደሚህ ውሃ ለመጥፋቱ ሊሆን ይችላል ለዚህም መረጃው ሊቀውልህ ተዓላ ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይባ ይላል ያሳለፍነው አያ ነው ውሃን ካላገኛችሁ ነው የሚለውና ወቀውሊህ صለ ላሁ ለ ወሰለም ኢነ ሰዒድ ጠይበ ጠሁር ንጹህ ጥሩ የምድር ገጽ መጥራሪያ ነው የሚል ሐዲስ አለ ጠሁሩ ልሙስሊሚ ሙስሊም የሚጥራራበት ነው የሚነጻበት ነው የሚለው ሐዲስ መረጃ ይሆናል ወይን ለም የጅድ ልማአ ዓሽረ ሲኒን ለአስር ዓመት ያክል እንኳን ውሃም ባያገኝ ንጹህ የምድር ገጽ የሙስሊም መጠራሪያ ነው ስለሚል ማለት ነው ሐዲሱ። ፈኢዳ ወጀደ ልማአ እንግዲህ አስር ዓመት ቆይቶ ከዚያም በታች ከዚያም በላይ ውሃን ካገኘ ፈልዩሚሰሁ በሸረተሁ ሰውነቱን ያስነካ ፈኢነ ዛሊከ ኸይር ይህ የበለጠና የተሻለ ስለሆነ ይላል ሐዲሱ። ይህን ሐዲስ ትርሚዚ ዘግበውታል። እንግዲህ ውሃን ያጣ ሰው ውሃን ማጣት ተየሙም ለማድረግ አንዱ አምስተኛው መስፈርት ነው ማለት ነው። አው ሊኸውፊሂ አበረረ ብስትዕማሊ እንግዲህ ውሃን ማጣት ብቻ ሳይሆን ውሃ ኖሮ ደግሞ ውሃን መጠቀም ካልቻለ ችግር ያደርሳል ተብሎ ችግር ማድረሱ የተረጋገጠ ከሆነ ውሃን በመጠቀም ፋንታ አፈርን፣ የምድርን ገጽ ይጠቀማል ማለት ነው። ኢማ ሊመረድን ዩክሻ ዚያደቱሁ እንግዲህ በሽታ አለበት ሰውየው ውሃን በመጠቀሙ በሽታው የሚጨምር ከሆነ አው ተአኹሪ ሽፋኢሂ ቢስትዕማል ልማ ወይንም ውሃን በመጠቀሙ መሻሩን የሚያዘገይበት ከሆነ ውሃን መጠቀም አልቻለም ማለት ነው ተየሙም ማድረግ ይችላል ማለት ነው ይህም መረጃም ሊቀውልህ ተዓላ ወኢን ኩንቱም መርዳ በሽተኞች ከሆናችሁ የሚለው ያሳለፍነው የቁርአን አያና ወሊሐዲስ ሳሒብ ሸጃ አንድ ቁስል ያለበት ሰው ሰዎችን ተየሙም ማድረግ እንደማይችልና እንዲታጠብ አዘውት ቁስሉ ብሶበት የገደለው በዚያ ምክንያት የሞተን ሰው ሐዲስ በመረጃነት ማንሳት አስፈላጊ ይሆናል። እዚያ ላይ ወፊህ ቀውልሁ ሰለላሁ ዐለይሂ ወሰለም ቀተሉሁ ቀተለሁሙላህ እንግዲህ ለሱ ሞት ሰበብ ሆኑ እነኚህ ሰዎች። አላህ ያስቀመጠው ሩክሳ እያለ አላህ ያስቀመጠው ማግራሪያ እያለ ውሃን ሳይጠቀም እስከሚድን ድረስ አፈርን መጠቀም ሲገባው ውሃን ተጠቀም ብለው እንዲሞት አድርገውታል አላህ ይግደላቸውና ብለዋል። እና እነኚህ ሰዎች ሀላ ሰአሉ ኢዛ ለም ያዕለሙ እማያውቁ ከሆነ ለምን አይጠይቁም ነበር? ኢነማ ሽፋኡ ልዕይ ሱአሉ ያለማወቅ የጀህልና የማይምነት መድኃኒት መጠየቅ ነው። መጠየቅና ማወቅ ሲገባቸው በማያውቁት ፈትዋ አድርገው ለሞት ዳረጉት ብለው ነቢዩ ዓለይሂ ሰላቱ ወሰላም በዚህ መልኩ በቁጣ መንፈስ የገለጹበት ይሄም መረጃ ይሆናል ማለት ነው። እንግዲህ በሽታን የሚያባብስ ከሆነ ወይ በሽታን የሚያስከትል ከሆነ ወይንም ደግሞ የመዳኛ ጊዜውን የሚያራዝምበት ከሆነ ውሃን መጠቀም አልቻለም ማለት ነው ተየሙም ማድረግ ይችላል ማለት ነው አው ሊሽደቲ በርድን ዩክሻ ማዕሁ ደረሩ ወይንም ከባድ ብርድ ሆኖ በዚያ በከባድ ብርድ ሰውየው ውሃን ቢታጠብ ውሃን ቢጠቀም ችግር የሚያደርስበት አዊል ሀላክ ዩክሻ ማዕሁ አደረሩ አዊል ሀላክ ጥፋትን ያስከትላል ተብሎ የሚፈራ ከሆነ ቢስቲዕማል ልማይ ውሃን በመጠቀሙ አሁንም ተየሙም ሊያደርግ ግድ ይሆናል ማለት ነው። لحديث عمرو بن العاص أنه لما بعث في غزوة ذات السلاسل قده عمرو بن العاص الله سراون يودد لتنا ذات السلاسل بمبال زمشا بتلاك جزي قال احتلمت في ليلة باردة شديدة البرد አንድ ቀን ብርዱ እጅግ በጣም ከፍተኛ ከባድ በሆነች ሌሊት ኢህቲላም ሁንኩኝ አለ። ኢህቲላም መሆን እንግዲህ በህልሙ የግብረ ስጋ ግንኙነት ማድረግና የዘር ፈሳሽ መውጣት ነው እና ፈአሽፈቅቱ ኢን እቅተሰልቱ አን አህሊከ ብታጠብ እጠፋለው ብዬ ፈራሁና ፈተየመምቱ ተየሙም አደረግኩኝ እናም ወሰለይቱ ቢአስሓቢ ሰላተ ሱብሒ ጓደኞችንም የሱብሕን ስግደት አሰገድኳቸው ይላል እንግዲህ እዚህ ጋር ተዓዝሩ እስትዕማል ልማ በእነኚህ ምክንያቶች ውሃን መጠቀም የማይችል ከሆነ ተየሙም ለማድረግ አንዱ ሸርጥ ይሄ ነው ማለት ነው። ስድስተኛው አየኩነ ተየሙሙ ቢቱራቢን ጠሁሪን ገይሪ ነጂሲን ነጃሳ ባልሆነ አፈር ሊሆን ነው። ጦሃራ በሆነ አፈር ማለት ነው። ከቱራብ ለዚ አሳበሁ በውሉን ወለም የጥሁር ምንሁ እንግዲህ ሽንት የነካው ሆኖ ሽንት የተሸናበት ሆኖ ግልጽ የሽንት ያለበት ከሆነ አይቻልም። ይሄ ለሁ ቁባሩን ያዕለቁ ብልየዲ ወጀደሁ እና ይሄ እንደዚህ አይነቱ አይቻልም። ሀደ ቱራቡ ጠሁር ይሄ ንጹህ አፈር ለሁ ቁባሩን አቧራ ያለው መሆን ነው። ያዕለቁ ብልየዲ እጃችንን መዳፋችንን መሬቱ ላይ ስናስቀምጥ ከእጅን ይዞ የሚነሳ አቧራ መኖር ሸርጥ ነው። ኢወጀደሁ ወጀደሁ ሊቀውሊህ ተዓላ አላ ስብሓነሁ ወተዓላ እንዲህ ስለሚል ፈተየመሙ ሰዒደን ጠይባ እንግዲህ መልካም ጥሩ ንጹህ የሆነውን አፈር አስቡ ይልና ፈምስሑ ቢውጁሂኩም ወአይዲኩም ሚንሁ ከሱም ፊታችሁንና እጆቻችሁን አብሱ ስለሚል ቃለ እብኑ ዓባሲን እብኑ ዓባስ ምን ይላሉ አላ ስራቸውን ይላቸውና አሰዒዱ ቱራቡን አፈር ማለት ነው ቱራቡ አልሐረቱ ወጠይቡ አጣሂሩ ጠይብ ብሎ ማለት ንጹህ ማለት ነው። ፈኢን ለም የጅድ ቱራበን ተየመመ ቢማ የቅዲሩ ዓለይህ ሚን ረመሊን አው ሐጀሪን። እንግዲህ አቧራን ካላገኘ ማንኛውም የምድር ገጽ ላይ ማድረግ ይችላል ማለት ነው። ለምን አላህ ስብሓነሁ ወተዓላ ፈተቁላሃ መስተጣዕቱም የምትችሉትን ያክል አላህን ተጠንቀቁ፣ አላህን ፍሩ ብሎ ስለሚል ማለት ነው። አውዛዒ ምን ይላሉ? አንድ ታላቅ ዓሊም አረመሉ ሚን አሰዒድ አሸዋም ቢሆን የምድር ገጽ አካል ነው ብለዋል። እንግዲህ መስፈርቶቹ እነኚህ ስድስቶቹ ናቸው። የሚከተለው ደግሞ አልመስአለቱ ሳሊሳ ሙብጢላቱ ተየሙም ተየሙምን የሚያበላሹ ነገሮች ወህየ አልአሽያኡ ለቲ ቱፍሲዱሁ ሙብጢላት ማለት ተየሙምን የሚያበላሹ ነገሮች ማለት ነው። አንደኛ የብጥሉ ተየሙሙ አን ሐደሲን አስገራ ቢሙብጢላት ልውዱ እንግዲህ ውዱ በማድረግ ፋንታ ከሆነ ተየሙም ያደረገው ውዱን የሚያበላሽ ነገር ያበላሸዋል። ወአን ሐደሲን አክበራ ቢሙጂባት ልጉስሊ ትጥበት ለሚያስፈልገው ነገር ከሆነ ተየሙም ያደረገው አሁንም ሙጂባት ልጉስል ሐደሰን አክበር የሚያስከትሉ ነገሮች በመከሰታቸው ይበላሻል من جنابة وحيض ونفاس جنابة ሊሆን ይችላል የወር አበባ ሊሆን ይችላል نفاس ለወሊድ ደም ሊሆን ይችላል ከወሊድ ደም በኋላ ወይንም ከሐይዱ በኋላ ከ جنابة በኋላ ውሃን መጠቀም ስላልቻለች ወይንም ስላልቻለ ሊሆን ይችላል የተጠቀመው فإن تيمم من حدث أصغر ثم بال او تغوط بطل تيممه ምሳሌ ውዱ ፋንታ ከሆነ ተየሙም ያደረገው ቢጸዳዳ ቢሸና ወይንም ሌላ ነገር ቢከሰት ተየሙሙ ተበላሽቷል። ሊአነ ተየሙመ በደሉን አለል ውዱኢ የውዱ ምትክ በውዱ ፋንታ የተጠቀመውና ያደረገው ስለሆነ ወልበደሉ ለሁ ሕክሙ ልሙብደሊ ሚንሁ እንግዲህ አንድ ትክ ነገር የእሱ ድንጋጌ የእሱ ሕክም ያው የተተካለት ነገር ስለሆነ ውዱ በውሃ ሲያደርግ ውዱን የሚያበላሸው ነገር ተየሙምን በሱ ፋንታ በሱ ቦታ ካደረገ ውዱን ያበላሸው ነገር ተየሙምን ያበላሻል ማለት ነው ወከደ ተየሙሙ አን ልሐደት ልአክበሪ ከትልቁ ሐደትም በዚያ ፋንታ በዚያ ቦታ በመታጠብ ፋንታ ተየሙም አድርጎ ከሆነ ተየሙሙ በዚሁ መልኩ ይበላሻል ማለት ነው ሁለተኛ ተየሙምን የሚያበላሸው ውጁዱ ልማኢ ውሃን ማግኘት ነው ኢንካነት ተየሙሙ ሊዓደሚሂ ተየሙም ያደረገው ያ ሰው ውሃን በማጣቱ ከሆነ ውሃን ሲያገኝ ተየሙሙ ይበላሻል ማለት ነው። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ሰላም ስላሉ ምን ይላሉ ነቢዩ ባሳለፍናቸው ሐዲሶች ፈኢዛ ወጀድተ ልማአ ፈአሚሰሁ በሸረተከ እንግዲህ ይሄ ሐዲስ አልፏል። አስር ዓመት እንኳን ቆይተህ ቢሆን ውሃን ካገኘ ሰውነትህን አስነካ ብለዋል። ሶስተኛው ተየሙምን የሚያበላሸው ምንድን ነው? ዘዋሉል ዑዝሪ የምክንያቱ መወገድ። ለምሳሌ ተየሙምን እያደረገ የነበረው ውሃቱ አልነበረም። ተየሙምን የሚያደርገው በሽታ ስለነበረበት በሽታው እንዳይባባስ ወይንም የመዳኛው ጊዜ እንዳይዘገይ ይህም ለጥፋት እንዳይዳርገው ወይንም ኃይለኛ ብርድ ኖሮ በዚያ በኃይለኛ ብርድ ውሃ ቢታጠብ ለአደጋ የሚዳረግ ሆኖ ከሆነ በሽታው ከተወገደ ወይንም ብርዱ ከተወገደ እነኚህ ምክንያቶች መወገዳቸው ተየሙምን ያበላሻሉ። ተየሙሙን ትቶ ውዱ ያደርጋል ማለት ነው። ዘዋሉ ልዑድር ለዚ ሚን አጅሊሂ ሹሪዐ ተየሙሙ ሚን መረዲን ወነሕዊህ እንግዲህ ተየሙም የተፈቀደበት በሽታ የሚሆን ሌላ ምክንያት ያ ምክንያት መወገዱ ተየሙሙን እንዳያደርግ ያደርገዋል። ተየሙሙ ይበላሻል ማለት ነው። አልመስአለቱ ራቢዓ አራተኛው ነጥብ ሲፈቱ ተየሙሚ የተየሙም አደራረግ ሁኔታው እንዴት ነው? ወከይፍየቱሁ አንድ ተየሙም የሚያደርግ ሰው ተየሙሙን በሚያደርግ ጊዜ መጀመሪያ አን የንውየ ይነይታል ተየሙም ማድረጉን ثم ዩሰሚ ከዚያ ቢስሚላህ ይላል እናም በሁለቶቹ መዳፎቹ ወየድሪቡ አልአርض ቢየደይህ ደርበተን ዋሂዳ ጣቶቹን ከፈት አድርጎ በሁለቶቹም መዳፎቹ ምድርን ይመታል። እጆቹን መዳፎቹን ምድር ላይ ያስቀምጣቸዋል ማለት ነው። ثم ينفخهما አው ينفضهما እንግዲህ መሬት ላይ ካሳረፋቸው በኋላ እጁን ያነሳና በትንፋሹ እፍ በማለት አቧራውን ያቃልላል ወይንም ያራግፈዋል ማለት ነው። ከዚያ በኋላ ثم يمسح بهما وجهه ويديه الى الرسغين መጀመሪያ ፊቱን ያብሳል። ከዚያ ቀኝና ግራ መዳፎቹን እስከ ቁርጭምጭሚቶቹ ድረስ ያሉትን መዳፎቹን ያብሳል፣ ውስጡንም ላዩንም ማለት ነው። ሊሐዲት ዓማሪን እንግዲህ ዓማር ብኑ ያሲር ባወሩት ሐዲስ ወፊህ እዚ ሐዲስ ውስጥ ምን አለ? አተየሙሙ ደርበቱን ሊልወጅሂ ወልከፈይኒ ተየሙም ለእጅም ይሁን ለፊት አንድ ጊዜ አንድ ምት ብቻ ነው ብለዋል። ወሐዲሱ ዓማሪን አነ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ ለሁ ነቢዩ ዐለይሂ ሰላቱ ወሰላም እንግዲህ የአማር ሐዲስ አማር ተየሙም ማድረግ እንዳለ ያውቅ ነበረ። ጉዞ ላይ እያለ ጀናባ እህቲላም ሲሆን ልብሴን አወጣሁና ፈተመረቅቱ ከማ ተተመረቁ ዳበቱ ይላል። ልክ ግመል እንደምትንከባለለው አፈሩን ሰውነቱን ለማዳረስ ተንከባለልኩኝ ይላል። ከዚያ ስመለስ ለነቢዩ አለይሂ ሰላቱ ወሰላም ይህንን ክስተት ነገርኳቸው እና ነቢዩም ይህን ክስተት ሲነግራቸው ቃለ ለሁ አሉት ኢነማ ካነ የክፊከ ለአንተ እኮ ይበቃህ የነበረው أن تصنع هكذا اندزي ما درجه بكي نبر علونا فضرب بكفه ضربة على الأرض وجاتشو بهلت مدافو تشاتشو مريت لاي متنا مريت لاي أصرفنا مدافو تشاتشون ثم نفضها كزيام الرقف وابارونا ثم مسها بهما ظهر كفيه بشماله أو ظهر شماله بكفه ثم مسها بهما وجهه ግራቸውን መዳፍ ቀኛቸው ላይ የቀኛቸውን ደግሞ ግራ መዳፍ ጀርባ ላይ አበሱ ከዚያም ፊታቸውን አበሱ ይላል እና እዚህ ጋር አሁን የምንይዘው ይነይታል ቢስሚላሂ ይላል አንድ ጊዜ መሬት ላይ መዳፎቹን ያሳርፋል ከዚያ እጁን ያነሳና በትንፋሹ አቧራውን ያቃልላል ወይንም ያራግፋል ከዚያ ፊቱን ያብሳል መዳፎቹን ያብሳል ተየሙም አደረገ ማለት በትጥበት ፋንታ የሚሆን በውዱ ፋንታ በዚህ መልኩ ነው ተየሙም የሚያደርገው ማለት ነው هذا وآخر دعوان الحمد لله رب العالمين جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته